الحمد لله رب العالمين والصلاة والسلام الأتمان على النبي الآمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الحج رقم الحديث 594 من يقرأ المثنى فليتفضل مشكورا بسم الله والحمد لله والصلاة والسلام على نبينا محمد صلى الله عليه وسلم وعن جابر بن عبد الله رضي الله عنه قال آتى النبي عربي فقال يا رسول الله أخبرني عن العمرة أوجبة هي فقال لا وأن تعتمر خير لك رواه أحمد والترمذي والراجح والراجح وقفه وقفه وأخرجه ابن عدي من وجه آخر ضعيف يقتله وعن جابر رضي الله آه. عنه مرفوعا الحج والعمرة فريدتان طيب <clears throat> وعن جابر بن عبد الله رضي الله عنه قال اتى النبي صلى الله عليه وسلم اعرابي فقال يا رسول الله أخبرني عن العمرة أواجبة هي فقال لا وأن تعتمر خير لك رواه أحمد والترمذي والراجح وقفه وأخرجه ابن عدي من وجه آخر ضعيف وعنه رضي الله عنه مرفوعا الحج والعمرة فريضتان جابر بن عبد الله كتب له صحابي سراون الله سبحانه وتعالى يولدلتنا የሚቀጥለው ተወርቷል ምን አለ አተ ነብይ ሰለላሁ ዐለይሂ ወሰለም ነብያችን ጋር መጣ ማለት ነው አተ ነብይ ማለት ነብያችን ጋር መጣ መጭተው ማን ነው አዕራቢዩን አንድ የሆነ የገጠር ሰው ማለት ነው ምን اهل الباديه የሆነ فقال እናም አላቸው ያ رسول الله በማለት ስማቸውን ጠራ ያ አላህ መልእክተኛ ሆይ በሚል አخبرني አስረዱኝ ንገሩኝ አብራሩልኝ عن العمره ስለ ዑምራ ጉዳይ ማወቅ ፈልጋለሁ عن حكم العمره ማለት ነው ዑምራ የምትባለዋ ነገር ፈርድ ናት ዋጅብ ናት ሱና ናት ምትፈቀር ናት ማትፈቀር ናት ያው ንገሩኝ ነው ግን እዚሁ ጠይ ከዚህ መካከል የፈለገውን ገለጸ አዋጅበቱን ይሄ እቺ ዑምራ የምትባለው ነገር ዋጅብ ነችን አ የምትለው ሐምዛ ሐምዘተል እስቲፍሃም ትባል በአረበኛ ለጥያቄ የምትገባ ሐምዝ ትባላለች ዋጅበት የሚለው አንድ ቃል ነው ዋጅባ የሚለው ግዴታ ማለት ነው ሐምዟ ግን ለጥያቄ መጣ ይላል አሁን ዋጅበቱን ቢል ኑሮ ግዴታ ነች ነበር ምን ተረጉመው አ ስለገባይ ግን አዋጅበቱ ዋጅብናትን አለው ይሄ ማስቺ ዑምራ فقال لا ነብዩ አይደለችም አሉ ነው የሚለው ያው ሐዲሱ ضعيف ነው በነገራችን ላይ ዋጅብ አይደለችም እንደማለት ነው ግን ወአንተ አተሚረ ኸይሩን ለክ ዑምራ መስራትህ ግን የተሻለ ነው ካለ መስራት ዑምራ ካለ ማድረግ ማድረጉ ይመረጣል ዋጅብ ግን አይደለችም ነው ዋጅብ ምንድነው ዋጅብ ማለት ምንድነው ብትባሉ ምን ብላችሁ መልሱ ግደታ ነው አዎ ግን በባህሩ ስንገልጸው ትርጉሙ ዋጅባ ግደታ ማለት ነው በባህሩ ስንተረጉመው ግን ማይሳቡ فاعله ويعاقب ታሪኩሁ ነው ዋጅብ የሚባለው በሸሪዓችን የሰራው አጅር የሚያገኝበት ያልሰራው የሚቀጣበት ነገር ሲሆን ዋጅብ ይባላል ፈርድም እንደዛው ፈርድና ዋጅብ ያው ትርጉሙ አንድ ነው አንዳንዶቹ በተለይ ሐነፊያ መዝሐብ ፈርድን ለብቻ ያደርጋሉ ዋጅብን ለብቻ ነው የሚያዩት ምን ማለታቸው ነው ማ ፈርድ ምንድነው ሲሏቸው ማ ثبت بدليل قطعي ነው ይላሉ በማያጠራጥር በማያሻማና እርግጠኛ በሆነ ማስረጃ የጸደቀ ነገር ዋጅብ ይባላል ማን ፈርድ ይባላል አሉ ዋጅብ ማለት ደግሞ ማሰበተ ቢደሊልን ظني ነው የሚሉት ظني ያጠራጣሪ እንደማለት ነው ቀጥዒ ያለ አይደለ ማስረጃ አለው ግን እንደሌላው ቀጥዒ አይደለም ቀጥዒ ማለት ወሊላሂ አለና ሲሐጅ البيت ሐጅ ማድረግ አለባቸው ወአቱ ዘካ አቂሙ الصلاه ይሄ ቁርአን ነው በቃ خلاص አጠራጣሪ የሚሉት ግን خبر الاحر ነው ይላሉ خبر الاحر የአንድ ሰው ዘገባ በዝቅተኛ ግሳሌ ظن ይሉታል على اي حال ያማሉ ይማሉ ዋጅብና ፈርድ በአንዳንድ ትርጉሙ አንድ ነው አንዳንድ ቦታ ላይ ግን ደግሞ በጣም ይለይበታል ለምሳሌ ሰጅደ ሰው የሚወጅባቸው ነገሮች ስናይ ዋጅብ በሆነ ነገር ላይ ነው ፈርድ ከሆነ ግን እንዳለ ሶላቱ ያልገ ካልተፈጸመ ሶላቱ ይበላሻል ከተሰራ አውቆ ከሆነ ረስቶ ከሆነ ያን ነገር ማምጣት አለበት ነው የሚለው طيب ስለዚህ እቺ ዑምራ የምትባል ነው ዋጅብ ናት ወይ ማለት ካልሰራናት ዑምራ ካልሰራን የምንቀጣባት ከሰራናት ደግሞ ካደረግናት አጅር የምናገኝባት ናት ወይ ነው ጥያቄው فقال لا አይደለችም አሉና ግን ዋንታ ተሚር خير لك ካለ መስራት መስራቱ የተሻለ ነው አሉ ነው የሚለው رواه احمد ኢማሙ አህመድ ዘግበዋል ወትርሚዚ ትርሚዚም ዘግበውታል ትርሚዚ ወይም ቱርሙዚ ነው መባል ያለበት ትርሚዚ ወይም ቱርሙዚ ይላሉ ወራጅሁ ወቅፉሁ ራጅሁ አርፊው ማለት ራጅህ በላጅ ወቅፍ ማድረጉ ነው ወቅፍ ምንድነው የቆመ የጃቢር አባባል የሆነ እንደማለት ነው ነብያችን አሉ ወይም ደግሞ ነብያችን መቶ ጠየቃቸው የሚለው ሳይሆን እሱ ራሱ የተናገረው ነው ጃቢር እንደማለት ነው طيب واخرجه ابن عدي ابن عدي ዘግቦታል من وجه በኩል ضعيف ደካማ በሆነ መልኩ ዋለ ابن عدي በሌላ በኩል ዘግቦታል ያም ضعيف ነው የሚቀጥለው ሙአን ጃቢር መርፉዓን ያለው ማልሐጅ ወልዑምረቱ ፈሪዶታን የሚለው ይሄን ደግሞ ሷሂህ ማላለውም ضعيف ማላለውም ማን እንዳወራውም አልዘገበውም ابن حجر ማለት ነው لكن العلماء قالوا اخرجه ابن عدي والبيهقي ብለዋል ابن عدينا በይሃቂ ናቸው የዘገቡት ይላል ሐጅ ወለ ዑምረቱ ፈሪዶታን የሚለው ምን ማለት ነው ሐጅና ዑምራ ፈርድ ናቸው ግዴታ ናቸው ነው ሌላኛውን ሐዲስ የሚቃረን ነው ሁለቱም ضعيف ነው ሐዲሱ ابن عديና በይሃቂ ዘግበውታል ግን من حديث ابن لهيعة በابن لهيعة በኩል ነው የተዘገበው ابن لهيعة ከአጧ ይዞ አጧ ከጃብር ነው ابن لهيعة ደግሞ ሐዲሱ የሚዘግባቸው ሐዲሶች ضعيف ናቸው ابن لهيعة የሐዲሶችን ጽፎ ነበር የሚይዘው ይባላል ጭንቅላቱ ሙሉ በሙሉ የማዝ አቅም አልነበረው ወደ መጨረሻ ላይ ኪታቡ ተቃጠለበት ያ የጻፈው ሁሉ ማለት ነው ሳይቃጠል ያወራቸው ሐዲሶች ተቀባይነት አላቸው አሉ ዑለማዎች ኪታቡ ከተቃጠለበት በኋላ የሚያወራቸው ሐዲሶች ሸምዱ የመያዙ ጭንቅላቱ ትንሽ ሙሉ ስላላደለ ኪታቡ ተተቃጠለበት ከضعيف ነው የሚቆጠረው አሉ አንድን ሐዲስ ሷሂህ የሚያስብረው አንዱ መስፈርት የሰማትን ነገር ለቅሞ ሸምዶ የመያዝ አቅም ሲኖረው ነው ዶብጥ ሲኖረው ነው ይላሉ ዑለማዎች አሁን እሱ ዶብጡ ኪታባ ነበር የጻፈው ነገር መቼም ያው ቀይድ ሰዩደ ከቢል ሂባል ዋሲቃ ነው ሞኝና ጽሁፍ የያዘውን አይለቅም ባላላል የተጻፈ ነገር ተጽፏል መሸምደድ አያስፈልግም ነበረ ነገር ግን ተቃጠለበት ያ ኪታብ ከዛ በኋላ የሚያወራቸውን ሐዲሶች አልተቀበሉትም ከዛ በፊት ያለው ግን ተቀበሉታል ስለዚህ አሁን ይሄ ሐዲስ ضعيف ነው ማለት ከዛ በኋላ ተዘገቡ ናቸው ማለት ነው ስለዚህ ሐዲሶቹ ውድቅ ሆኑ ሁለቱም የመጀመሪያው ዋጅብ እንዳል አይደለም የሚያመለክት ነበር ያሁኑ ደግሞ ዋጅብ ነው ፈርድ ነው የሚል ነገር ነበር ሁለቱም ሐዲሶች ضعيف ከሆኑብን ወዴት እንሄድ ወደ ዑለማዎች ሐሳብ እንሄድ ኢማሙ ትርሚዚ በዚህ ዙሪያ ስለ ዑምራ ዋጅብ ነው ሱና ነው በሚል እንትን የለንም አሉ ثابت የሆነ ሷሂህ የሆነ ሐዲስ የለንም አሉ طيب على اي حال ሙስተሐብ ናት ተወዳጅ ነው የምትሆነው የሚለውን ይዘው ሂደዋል ሌሎቹ ደግሞ የለም ዋጅብ ናት የሚለው ደግሞ አሉ ለምን ስለዋቸው ዋቲሙል ሐጅ ወል ዑምረተ ብሏል አላህ ብለው ያመጣሉ ዋቲሙል ሐጅ ሐጅን ሙሉ ወል ዑምራ ዑምራንም ሙሉ ማለት ነው ሐነፊዮች ደግሞ አይ እዚህ ጋር እንቀበልም ይላሉ ይሄ ዋቲሙል ሐጅ ወል ዑምራ ማለት አንድ ሰው አሉ ሱና ሶላትም ቢሆን ሊሰግድ ኢህራም ከአድርጎ ከገባ በኋላ ካበላሸ ያን የጀመረው ነገር መጨረስ ግዴታው ስለሆነ ዋጅብ ሆኖበታል በመጀመሩ ዋጅብ አድርጎታል ይላል ዑምራም እንደዛው ነው ሱና ነበረች እሰራለሁ ብሎ ከገባ ጨርስ ነው ያለው ሸሪዓ ቁርአን ዋቲሙን ያለው ከገባችሁ በኋላ ጨርሱ ነው እንጂ መጀመሪያውን ግቡ አይደለም የሐጅ ጉዳይ አጠያይቅ መቼም ሐጅ ምን አርካን الحج ነው خلاف የለውም ሐጅ ዋጅብ ለመሆኑ ፈርድ ለመሆኑ ማለት ነው የዑምራው ጉዳይ ነው ስለዚህ ዑምራ ተወዳጅ ነች በሚለው ነው የሚሄዱት ያው ነብያችን ሰተዋሳይ ተዋለ ማሳየቱ ሱናኑ ግልጽ ነው ዋጅብ መሆኑ ጉዳይ ነው እንጂ ዋጅብ ናት ቢባልም ዑምራ ያው በርሚ አንድ ጊዜ ነው መሆን ያለበት አላየሃል የቁርአን አንቀጽዋት ሙልሐጅ ዑምራ የሚለውን አይዘው ዋጅብ ናት የሚሉ አሉ አይ ሱና ናት ነብያችን ሰርተዋታል ዋጅብነት የሚያሳይ ሶሂህ ሐዲስ የለንም ስለዚህ ዋጅብ ነው ማለት አንችልም የሚሉም አሉ اجمعوا على ان الحج والعمره لا يجبان في العمر الا مره واحده ይሄ ትክክል ሐጅም ሆነ ዑምራ በእድሜ አንድ ጊዜ ነው እንጂ ከዛ በላይ አይወጅበትም በሚሉ ተስማምተዋል ያንዱን ያጨቃጨቀው ራሱ አንዱ ዑምራ ይወጅባል የሚጠይቀው እንጂ በእድሜ አንድ ጊዜ መሆንማ ሁሉም ይስማማል አላየሃል ተወዳጅ ነው ዋጅብ ለማለት ማስረጃ ያስፈልገዋል ዋጅሙ ሐጅ ወዑምራ የሚለው ደግሞ ያው ከተጀመረ በኋላ ዋጅብነቱን እንጂ መጨረሱ መጀመሩ ዋጅብ ነው የሚል ነገር አያሳይም ነብያችን በእድሜያቸው አራት ዑምራ ሰርተዋል ብለናል ሶስቱ ለየብቻ ነው አራተኛው ከሐጅ ጋር የሰሩት ዑምራ ማለት ነው قاتلوا وعن أنس رضي الله عنه قال قيل يا رسول الله ما السبيل قال الزاد والراحلة رواه الدار القطني وصححه الحكيم والراجح إرساله وأخرجه الترمذي من حديث ابن عمر أيضا وفيه إسناده ضعف وعن أنس رضي الله عنه قال قيل يا رسول الله أنت يا الله ملك سبيل من استطاع اليه سبيلا من القران ولله على الناس حج البيت من استطاع اليه سبيلا ሚለው ላይ ሱረቱ አሊ ኢምራን አንቀጽ 97 ላይ የሚገኝ ነው ምንድነው ሰቢል ብለው ጠየቋቸው ነው የሚለው ሐዲሱ ቃለ እሳቸው ተረጎሙ አዛዱ ወራሂለቱ ማለት ነው ዛድ ማለት ስንቅ ማለት ነው ስንቅ ታውቃላችሁ ወራሂለቱ ያው ግመል ማለት ነው ወይም ደግሞ ፈረስ ማለት የትራንስፖርት መገልገያ ማለት ነው ራሂላ ማለት አራሂለቱ ትክክለኛ ትርጉሙ ኢቢል ማለት ነው ለመጋለብ ለመጫን ብቃት ያላት ግመል ማለት ነው በጊዜው የነበረች የትራንስፖርት መገልገያ እሷ ስለነበረች ረጅም መንገድ ተያያች የሚባል ራህል ማለት የኮረቻው ግመሉ ላይ ከላይ የሚቀመጠው ማዩዶ على ظهر البعير الركوب እሱ ረህል ይሉታል እዚህ ቦታ ግን የተፈለገው ምንድነው الحصول على ما يوصله الى البيت الحرام ፈረስም ትሁን አህያም ትሁን በቅሎም ትሁን አውሮፕላንም ሆነ እንግዲህ መኪና ወደ حرم ለመምጣት ወይም ለመሄድ የሚያስችል ነገር ሁሉ ራሂላ ይባላል رواه الدارقطني وصححه الحاكم دارقطني ዘግበውታል ሐኪም ጥሩ ብለውታል ወራጅሁ አሉ ኢብኑ ሐጀር ናቸው ወራጅሁ ትክክለኛው ዘገባ ኢርሳሉሁ ሙርሰል መሆኑ ነው ሙርሰል ማለት ታቢዒዩ ሰውዬ ቃለ ረሱላህ ብሎ የሚያወራው ሐዲስ ሙርሰል ይባላል ለኢርሳሊ ለኢርሳሊ ይሄ الشخص الذي بينه وبين وبين النبي صلى الله عليه وسلم በሱና በነብዩ መካከል ያለውን ዘጋቢ ጥሎታል ስሙን አልጠቀሰው ታቢዒዩ ነብዩን አላገኘም ነብዩ አሉ እንዳይል ስለዚህ ነብዩ አሉ ካለ እዚህ መካከል ያወራው ሰው አለ ያ ሰው ደግሞ ሱሐቢዩን ታቢዒዩን አልታወቀም ደግሞ አሁን ታቢዕ አውርቶት ታቢዑ ደግሞ ከሱሐቢ ያዘ ሊሆን ይችላል قال رسول الله قال حديث مرسل ይባላል واخرجه الترمذي امام الترمذي ዘግበውታል ባይሆን من حديث ابن عمر በአብዱ الله بن عمر በኩል ነው በአነስ ሳይሆን አይዶን በድጋሚ ዘግበውታል وفي اسناده الترمذي ዘገባ ላይም ሰነዱ ላይ ضعف ድክመት አለበት ሼኹ አልባኒ ሰፋ አድርገው ተንትነዋል የዚህን ሐዲስ ሰነድ ዙሮ ዙሮ ضعيف ቋማት ይከብዳል ነው ጠንከር ያለ ዘገባ የለውም ሁሉ ዋህያን ያሉ ዘገባው ሁሉ ኩሉሃ ዋህያህ ነው ያሉት እንደውም አውሃ ነው በጣም የደከመ ዘገባ ነው ብለውታል ኢብኑ ተይሚያ ረሂመሁላህ ሐሰንም ዘገባ አለ እንዲሁም ضعيفም ዘገባ አለ ብለው በጭፍኑ ነው የተናገሩት እና ሼኹ አልባኒ ምን አሉ ኢብኑ ሀጀር እና ኢብኑ ተይሚያ ቦታ ላይ በደንብ በህስ ያደረጉት ነው እንጂ ያደርጉት ኑሮ ለሳቸው ርቆ አይርቃቸውም ነበር የሐዲሱ ድክመት ይላሉ ሼኹ አልባኒ ረሂመሁላህ በጥቅሉ ሐዲሱ ضعيف ነው ስለዚህ ማለት ይሄን ትርጉም ይዘን አንሄድም በጥቅሉ ማን ይሰጡ ኢለይ ሰቢላ ማለት ሐረም መጥቶ ዑምራ ሰርቶ ለመሄድ የሚያስችለውን አቅም መስፈርት ያሟላ ማለት ነው ያሟላ እንግዲህ አንድ ሰው ሐጅ ለመምጣት ሐጅ ሊወጅበት ዘንድ የምናስቀምጣቸው መሰርቶች አሉ እነዚያን ነገሮች ያሟላ ማለት ነው ምን ምን ናቸው ያው ሸርጡ ላይ ምናያቸው ምን የሚገለጹ ይሆናሉ ኢንሻአላህ በዋናነት ያው ሰውየው ከቤቱ ተነስቶ ሐጅ ቦታ ደርሶ እስከሚመለስ የሚበላው የሚጠጣው አለመቸገር የሚጋልበውም አለማጣት ሲሄድ ሲመጣ መንገዱ ሰላም መሆኑ መጥቶ እስከሚሄድ ድረስ ቤተሰቡ ማይቸገር መሆኑ የኔ ናቸው ያው ሙስሊም ሆኖ እንዳለ ሆኖ ሴትም እንደዚህ ሆነች በሴቷ ላይ የምናስቀምጠው መስፈርት ይሄው ነው ባይሆን ሴት ከሆነ ሐጅ ሊወጅባ ዘንድ ከወንዱ ሌላ ከወንዱ መስፈርት ውጭ አንድ የሚጨምረው ነገር አለ ምን ይመስላችኋል ወልይ መህረም የሚባል ነገር አለ ያላ ያላደለ አብሯት ወደ ሐጅ ቦታ ሊመጣ የሚችል ሰው ካልተገኘ ሐጃው ጅበት ማሰብ ብዙ ህቶቻችን እንደውን የሐጅ ሰራን ወደ አገር ልገባ ነበር ምን ቸገሩ አሉ ሐጁ አልወጀበም ይሄን መህረምን እስካላገኛችሁ ድረስ ባልም ሆነ ወንድምም ሆነ አጎትም ሆነ እሱን እስካላገኛችሁ ድረስ አልወጀበባችሁም ነገር ግን ያው መንገዱን ጥሳችሁ መታችሁ ሐረም ከገባችሁ በኋላ ብራችን ሰባሰባ ሸቀላችሁ መሄዱ የትንሽ ከመጣችሁ በኋላ መስራት አለባችሁ አትንጡ ያለ ወልይ ነው ምንለው እንጂ ከመጣችሁ በኋላ ጥሎ መሄድ ኢባዳ አይመስልኝም አላየሃል ዛዲል ማን ነው ሰቢል ማን ሰቢላ ማለት ይሄ ሁሉ የሚያካት ነገር እንጂ በስንቅና በሚጋለብ ነገር ብቻ የሚያጥር አይደለም ለማለት ነው ሐዲሱም ضعيف ያደረጉት አላየሃል ሐጅ ዋጅብ የሚሆነው አቅም ሲኖር ነው አቅም ከሌለ ዋጅብ አይሆንም እምነቱ ግን ዋጅብ ነው ይሄ ሁሉ መስፈርት የተሟላለት ሰው ሐጅ ማድረጉ ግዴታ ነው ምን አርካኒል እስላም ነው ብሎ ማመን የግድ ነው በዲያውም በሀብታሙ ሐጁ ግን በሐ ስራ መባል መስፈርቱ ሲካተት ነው ሲወጅበት ነው ማለት ነው አንድ ጥያቄ ልጠይቃችሁ እዚህ ጋር ኋላ መቼም እናንተ መጠየቃችሁ ስለማይቀር ቀድሜ ልጠይቅ አንድ ሰው የሰው መኪና ቀማና ሐጅ ሰራ ወይም ገንዘብ ቀማና ሰረቀና መቶ ሐጅ ሰራ ሐጁ ይቻላል አይቻልም አይቻልም ይቻላል طيب አሁን الحج المبرور ليس له جزاء الا الجنه ባለፈ ቀራነው ሐዲስ ነው ንጹህ በሆነ ገንዘብ በንጹህ ነገር መጥቶ ሐጅ የሰራ ሰው አጅሩ ደሞዙ ጀነት ነው ተብሏል ግን ንጹህ ባልሆነ ገንዘብ መጥቶ ሐጅ ቢሰራ ሐጁ አይበቃም ማለት አይደለም ሐጁ የሚያበላሸው ነገር እስከሌለ ድረስ መሟላት ያለበት ነገር እስከተሟላ ድረስ ሐጅ ሊሆን ይችላል ነገር ግን የቆጥና ወርድ ብላ የብብቷን ጣለች የሚባል ነገር አለ መቀማቱ ወንጀል በጎን ኪሳራ እያመጣ ወደ ጥቅም መሄድ አይቻልም ሐጅ ቢቻልም እንደው ማንነ ዑለማዎች ምን ይላሉ ምናልባት ይሄን አድርጎ ሐጅ ሰራ ሰው ካለ የዛን ሰው የገንዘብ ይክፈል ይላሉ ይክፈለው ሲከፍለው ሐጁ ሐጅ እንዲሆንለት ማታቸው የተሟላ እንዲሆን ሰውየው ማግኘት ካልቻል ያወጣው ያን የቀማውን ያክል ይሰድቅለትም ይላሉ ማንኛቸው ማንኛውም ሰው ሐጅ ለመስራት ሐላል የሆነ ገንዘብ ማጠራቀም አለበት ለምን لان الله سبحانه وتعالى لا يقبل الا طيبا كما جاء في الحديث ان الله طيب لا يقبل الا طيبا الله سبحانه وتعالى ጥሩ ነው ጥሩ ነገር እንጂ ከዛ ውጭ አይቀበልም ተብሏልና ያው አይቀበል ማለት አይበቃ አይደለም ቀቡል ማግኘት ሌላ ጥያቄ ነው ግዴታ መወጣት ሌላ ጥያቄ ነው ሰውየው ሶላት ሰግዶ በዘሮ ሊወጣ ይችላል ከኢማኑ አንፃር ካሰጋገዱ አንፃር ነገር ግን አልሰገድክም ተብሎ አይቀጣም አልሰገድክምና ሶላት ተወሰው ካፊር ነው ተብሎ አይፈረድበትም አላህ ዘንድ ተቀባይነት አለው የለውም ይሄ ያለ ሰላም ላይ አይመለከትም ስለዚህ ሀጁም እንደዛው የሚሆነው ቀጥሉ وعن ابن عباس رضي الله عنهما أن النبي صلى الله عليه وسلم لقي ربا بالروح فقال من من القوم؟ قالوا المسلمون فقالوا من أنت؟ قال رسول الله صلى الله عليه وسلم رفع رفعت إليه امرأة سوية فقالت هل هذا حج؟ قال نعم ولا حج رواه مسلم وعن ابن عباس رضي الله عنهما أنه قال أن النبي صلى الله عليه وسلم لقي ركبا بالروحاء فقال من القوم قالوا المسلمين فقالوا من أنت فقال رسول الله فرفعت إليه امرأة صبية وقالت علي هذا حج علي هذا حج قال نعم ولك اجر رواه مسلم ከብኑ አባስ ነው የተዘገበው ነብዩ ሰለላሁ ዐለይሂ ወሰለም ለቂየ ረክበን የሆነ ጀማዓ ቡድን ነገር ሰዎችን ጋርቦ የሚሄዱ ሰዎች ረክብ ይባላሉ ራኪብ ለራኪቡን على الابل ነው ግመል ጋልበው የሚሄዱ ምንድን ባለው ሶስት አራት ሰዎች በአንድ ላይ ሲሄዱ ምን ይባላል ስብስብ ነገር ማለት ነው ጋላቢው የጋላቢ ስብስቦች የጋላቢ ስብስቦች ሆነው ረውሃ የምትባል ቦታ ላይ አገኟቸው ረውሃ ረውሃ የምትለው በመንገዱ ዳር የምትገኝ ጉድጓድ ውሃ ነች ይላል ቢዕሩን على الطريق الساحلي بين مكه والمدينه المنوره በመካና በመዲና መካከል ሳሂሊ ማለት የቀይ ባህርን ይዞ ሲመጡ ዳር የምትገኝ ቢዕርና ጉድጓድ ነች ከመዲና 73 ኪሎ ሜትር ራቅ ትላለች ይላል እዛው አካባቢ አሁን ላይ መቃሂ እስቲራሃ ምናምን አላት ይላሉ አሁን ላይ ቢሩ ረሃ ቢሩ ረሃ ወይም ቢሩ ረሃ ይሏታ ቢሩ ረሃ ከሆነ ማረፊያ ማረፊያው ጉድጓድ እንደማለት ነው አላየሃል ከተሰሪ ከተገኘ በኋላ ያን መንገድ ብዙ ጊዜ ሰው አይጓዝበትም ይላሉ ያሁኑ ከተሰሪ ስላለ ድሮ ውሃም ስለሚፈልግ መንገዶም ስለምትፈልግ መሰበዛ በዛ አካባቢ አላያ እዛ ቦታ ላይ ያገኟቸውና فقال ነብያችን ጠየቁ ማን القوم ማን القوم ማለት ነው እነማን ናችሁ ማለት ነው ብዙ ሰዎች ሲሆኑ ማን القوم ይባላል አንድ ሰው ሲሆን እ ማን አንተ ይባላል አንድ ሴት ስትሆን ምን ትባላለች من አንቲ ታይቱን በከስራ ለወንድ ሲሆን من አንተ طيب እና ነብያችን ማን ማናችሁ እናንተ ሰዎች قالوا المسلمين አሉ نحن المسلمين ሙስሊሞች ነና አሉ فقالوا ሰዎች ደግሞ አሉ ይላል ሁሉም መቼም አይጠይቁም አንድ ሰው የሚጠይቀው ግን ጥያቄው የሁሉም ጥያቄ ስለሆነ فقالوا አላ እነዛ ጋራቢዎች ስብስቦች አሉ ምን አሉ ምን አንተ አሏቸው ነብያችን አለይሂ ሰላቱ ወሰለም فقال رسول الله አሉ ሳቸው ደግሞ ምን ማለት ነው አነ ረሱላህ ማለት ነው እኔማ የአላህ መልእክተኛ ነኝ ማለት ነው ከዚያ አሃ እንግዲህ ሙፍቲ ተገንቶማ ፈቷ መጠየቅ አለበት ብለው ቀጥታ ወደ ጥያቄ ነው የገባቸው فرفعت اليه امراه የሆነ ሴት አብራ ነበረች እዛው ጋር ለቡት ጋር ማለት ነው ሶብየን የሆነ ህፃን ልጇን ብድግ ያደረገችና ያዘለችውን ወይም ያቀፈችውን እንዲያውት እሳቸው ማለት ነው አሊሃ ወቃለት አለች አሊ هذا ለዚህ ልጅ ይውለ ለምታውት እየጠቀሰች ሐጁን ሐጅ ሐጅ ቢደረግለት ወይም ሐጅ ቢያደርግ ይሆንለታል ወይ ይቆጠርለታል ወይ አለቻቸው ይሄ ልጅ አሁን ሐጅ ቢሰራ ይቆጠርለታል ወይ ለምን ህፃን ስለሆነ ሙከለፍ አይደለም ምን አሏት قال نعم እንደታ በጣም እንጀሯት ሐጁ ሐጅ ነው ወለኪ ላንቺም አጅሩን አጅር አለሽ ህፃን ልጅ አቅፈው ህፃን ልጅ አዝለው ህፃን ልጅ ሾካ ብለው ሐጅ የሚያስረ ለልጁም ያው ትርፍ ሐጅ ይሆንለታል ለአሰሪዎቹም አጅር አላቸው አልጀዛው አላ ጂንስ العمل او عن جنس العمل ነው ሰው በሰራው መቼም አጅር ማግኘቱ አይቀሬ ነው إن خيرا فخير وإن شرا فشر ማለት ነው ስለዚህ ልጅን ተሸክሞ አራሱ ሀጅ ማድረጉ ትልቅ ኒዕማ ነው ማለት ነው ለልጅም ይቆጠርለታል ነው ያው ልጆች ሶላት ሲሰግዱ ሶላት ሶላት እንደሚሆን ሁሉ ሀጅም ሀጅ ይሆናል ነው ባይሆን ይሄ ልጅ አድርጎ ገንዘብ አግኝቶ ሀጅ የሚወጅበት ደረጃ ላይ ሲደርስ ያ በልጅነቱ ያደረገው ሀጅ። ይበቃዋል ወይስ አይበቃውም ነው ጥያቄው ገንዘብ አግኝቶ ሲወጅብበት እንደ ሐጅ ማረግ ይጠበቅበታል አሁን እዚጋ ሐጅነቱ ሐጅ ይሆንለታል አሉ እንጂ አጅር አለው ባሉ እንጂ ዋጅብነቱማ ገና ሸርጦ አልተሟላም ሙስሊም አቂል ባሊግ አቅም ያለው ቃድር ምናምን መሰረት አለ እኮ ሐጅ ዝምባለ ለውጁብነቱ ማለት ነው ስለዚህ ሲሐቱ ሐጅ الصغير والصغيره ወንድም ይሁን ሴት ህፃኑ ልጅ ሐጅ ከሰራ ሐጁ እንደ ሐጅ ይቆጠርለታል ህፃን ስንል የሚጠባ ሊሆን ይችላል ከሰባት አመት በላይ የሆነ ልጅ ሊሆን ይችላል ሙመይዝና غير ሙመይዝ ይባላል አጥፊና አልሚውን የሚያቅ ይባላል ሁለቱም ህፃኖች ናቸው ልጆች ናቸው አጥፊና አልሚውን የሚያቅ እሳትና እሳት ያልሆነ ነገር ለይቶ የሚያቅ ነገር አለ ይሄ ይሄ በጀል ይሄ በጅም ብሎ የሚያቅ ሙመይዝ ይባላል ስለዚህ ሙመይዝም ሆነ غير ሙመይዝ ሐጁ ሐጅ ይባላል ثواب الحج ለሰግሩ አለው لا لوليه ولا لغيره من اقاربه لكن الذي تسبب في نسكه اجر ለዛ ለልጁ አጅር አለው ስንል ለህፃን ለራሱ ማለታችን ነው እንጂ ለቤተሰቦቹ አይደለም እንደገና ሐጅ ላስደረገው አካል እናቱም ትሁን አባቱም ይሁን ለዛ ብቻ ከዛ ውጭ ያለው ዘመድ አይመለከተዋል ማለት አይደለም እሺ አን ሐጀት الاسلام ግን አያብቃቃም ይሄ ሐጅ ብያቸዋለሁ ለምን ተባለ አይ يصح منه الحج ነው እንጂ ያሉት ልጅም ቢሆን ይቻላል ነው እንጂ ያሉት ያንን ዋጅቡን ነገር ያብቃቃል አላሉምና ሌላ ቦታ ምን የሚል ሐዲስ አለ አዩማ ጉላሚን حج به اهله ثم بلغ فعليه حجه اخرى من الحديث አለ ማንኛውም ህፃን ልጅ ህፃን ቤተሰቦቿ ወይም ቤተሰቦቹ ሐጅ ካስደረጉት ከዚያ በኋላ አቅመ አዳም አቅመ ሔዋን ከደረሱ እና ሐጅ ዋጅብ ከሆነባቸው حج ማድረግ አለባቸው የሚል በይሃቂ የዘገቡት ሐዲስ አለ ዑለማዎች ምጅማ አለ በዚህ ላይ በህፃነት የተደረገ ሐጅ ለፈርዱ አያብቃቃም ያው እንደ ሐጅ አጅራለው ቢባልም ብለው ኢጅማ አላቸው ሌላው እዚሁ የሚነሳ ጥያቄ ነው የህፃን ልጅ ሐጁ حج ይሆናል ካል ኢህራም ያለበት ህፃኑ ልጅ ኢህራም ማድረግ የማይችል እንግዲህ የማይነጋገር ገና የሚጠባ አለ ስለሆነ ኢህራም የሚያደርገው ቤተሰቦቹ ኢህራም ያድርጉለት ተብሏል ቤተሰቦቹ ኢህራም ያድርጉለት ያው ንያውን እነሱ ይነዩለት ማለት ነው እንደገና እሳቸው የሚከረከውለት ሌላው እሱ ማድረግ የማይችላቸው ነገሮች አሉ አይደል ጠጠር መወርወር ጧፍ ማድረግ ወዘተ እነዛ ሁሉ ህፃን ልጅ ይዛችሁ ሐጅ ካስደረጋችሁት ጠጠር መወርወር ግድ ነው ለልጁ ለእናንተ ብቻ ወርዳችሁ እንዳከሩ ጠጠር ወሩለት ልጅ እንዳትወረጉት እሺ ቀጥሉ وعنه قال كان الفضل بن عباس ردف رسول الله صلى الله عليه وسلم فجاءت امرأة من من خثاعب فجعل فجعل الفضل ينظر إليها وتنظر إليه وجعل النبي صلى الله عليه وسلم يصرف وجه الفضل إلى إلى شق إلى الشق الآخر فقالت يا رسول الله إن فريدة إن فريدة الله على العباد في في الحج أدركت أبي شيخا خبير لا لا يثبت على ضحالتي أفحج عنه قال نعم وذلك في الحجة الوداع متفق عليه واللفظ للبخاري طيب حادث ملش المقراء بدم ስተት ካለ ክታባችሁ ሆነ ካቀራር እንድትከታተሉኝ ነው وعن ابن عباس رضي الله عنهما قال كان الفضل ابن عباس رضي الله عنهما رديف رسول الله صلى الله عليه وسلم فجاءت امراه من خثعم فجعل الفضل ينظر اليها وتنظر اليه وجعل النبي صلى الله عليه وسلم يصرف وجه الفضل الى الشق الاخر فقالت يا رسول الله ان فريضه الله على عباده في الحج ادركت ابي شيخا كبيرا ادركت ابي شيخا كبيرا لا يثل الراحله افاحج عنه قال نعم وذلك في حجه الوداع متفق عليه واللفظ للبخاري እሺ ከብኑ አባስ ተዘገበ ስራቸውን አላህ ይወደድላቸውና የሚቀጥለውን አሉ ኢብኑ አባስ ካነ الفضل ابن عباس ፈድል ወንድማቸው ነው ካነ الفضل የኢብኑ አባስ ማለት ነው የአብዱላህ ወንድም ነው አባስ አባታቸው ነው ካነ الفضل ابن عباس የአባስ ልጅ የሆነው ያ ወንድሜ ማለት የአባስ ልጅ ይላሉ ዝም ብለው ረዲየላሁ ዐንሁማ ረዲፈ ረሱል ከነብያችን ጋር ተፈናጦ ነበር መፈናጠ ታቀላችሁ አይደል ምን ማለት ነው አብሮ የጋለበ አንድ ፈረስ ላይ ሁለት ሰው ከጋለበ ረዲፍ ይባላል መኪናም ከሆነ እንደዛው طيب ረዲፍ ሙራደፍ አንድ አይነት ነገር የሆነ ሰው ሁለት ቃላቶች ትርጉማቸው አንድ ከሆነ ሙተራዲፍ ይባላል አንድ አንድ እንስሳ ላይ የሚወጣ ሰው ያው አንድ አይነት ደረጃ ያለውና ሙተራዲፍ ሙራድ ረዲፍ ይባላል طيب ተፈናጦ ነበርና አንድ ላይ ጋልበው እየሄዱ እያለ ፈጃአት امراه من خثعم خثعم ከሚባል አካባቢ ወይም ቀቢላ የሆነች ሴት መጣች خثعم አሁን ላይ ዑተይቢ ዑተይቢ ቀህጣን ኢማም እንደሚል ቀቢላ ነው እንደውም ይሄ ቀህጣን ይያል ይላል خثعم የሚለው ቀቢለቱን ቀህጣን ይላል طيب ከዛ አካባቢ የሆነች ማለት ነው መታ ወደ ነብያችን ሆነ ፈድል ደግሞ ወጣት ነበር ያው ሰም ወጣት ስም ወጣት فجعل الفضل ينظر اليها እሷን እሷን ይመለከት ጀመር ማለት ይሄ ጎበዝ وتنظر اليه السم ሸበላይታለች መሰል ወደሱ ትመለከት ጀመር وجعل النبي صلى الله عليه وسلم نبي يصرف وجه الفضل የፈድልን ፊቱን الى الشق الاخر እሷ ወደ ሌለችበት አቅጣጫ ማለት ነው በዚህኛው መስኮት ሳይ ወደዚህኛው መስኮት ማዞር ማለት ነው طيب فقالت ከዚያ እሱን ግን አዞሩት አትይ ናት ማየት አትችልም ነገር ነው ያው ትምህርት ነው ነገር መንገዱ فقالت يا رسول الله አለቻቸው ان فريضه الله የአላህ ግዴታ የሆነችው ሐጅ ማለት ነው على عباده الله በባሩ ላይ በባሪያው ላይ ግዴታ ያደረጋት في الحج በሐጅ ጉዳይ ላይ ግዴታ ያደረጋት ተግባር አድረከት አቢ አባትን አግኝተዋለች ወይም ደርሳበታለች መቼ ሼኸን ከቢራ ትልቅ አዛውንት ሆኖ ሽማግሌ ሆኖ ባለበት ሰዓት ሐጅ ወጀበበት መስፈርቱ ምን ሲቀር አቅም ሲቀር አካል ማለት ነው የአካል ብቃት የለውም ሰው ሸምግሏል አቅም የለም ሌላው አቅም ግን ለመስፈርት ግን ተሟልቷል ስለዚህ ወጀበበት እያለች ነው ላ يثبت على الراحله ሄድ እንዳንለው ግመሉ ቢገኝም የሚጋለበው ጋላቢው ሰውየው ቢኖርም የመጋለብ አቅሙ የለውም ስለዚህ ካቃተው አፋ አሁጁ አንሁ እኔ ሐጅ ባረግለ ስለሱ አንሁ ማለት በደለሁ ስለሱ እኔ ጉልበት አለኝና ሂጅ ሐጅ ሰርቼ ለብመጣ ለሱ ነይቼ ማለቷ ነው ይቻላልን قال نعم አዎ አሏት ይቻላል አድርግለት አሏት ያው አደረገች ነው መቼ ነበር ይሄ ጥያቄ ሰትየቱ ሙስሊም ሲመለከታት የነበረው እሳቸው ፊቱን ሲያዞርት የነበረው በመቼ ነው ወዳልክ ሐጀት الوداع በአስረኛው ዓመተ ሂጅራ ላይ የተደረገ ነው ነብያችን አለይሂ ሰላም ሐጅ ያደረጉት ያው መስራበቻ ሐጅ የሚባለው መጨረሻው አንዱ ሐጃቸው ነው እሱም በአስረኛው ዓመት ነው በዘጠነኛው ዓመት ሐጅ ዋጅብ ሆነ የዛን ዓመት ስነ ስርዓቱን እኛ እናስከብረው ዘንድሮ እርሰው ከርሞ ሄዳሉ በሚል ተስማምተው ሷሃቦቹ ብቻ አደረጉ እሳቸው ሳይመጡ ቀሩ በአስረኛው በጣም ብዙ ሰው ይዘው ወደ 10 ሺህ አካባቢ ሰው ይዘው የመጡበት አመት ነበር እና የዛን ጊዜ ነው ክስተት የሆነው እያለ ነው متفقون عليه ቡኻሪና ሙስሊም واللفظ للبخاري ቅንብሩ የቡኻሪ ነው እያለ ነው فجعل الفضل ዝጋ فجعل الفضل አለ فجعل ዝጋ የተፈለገው ማለት ነው አደረገ ለማለት ሳይሆን بمعنى شرع ይመለከታት ጀመር እንደማለት ነው በጃለ ተጠቀሙ ነው የሚለው መግባት ወደ ማየት ወደ ማየት አቅጣጫ መሄዱን እንደ መግባት ወሰደውና እንደ ማድረግ ወሰደውና ፈጃለ አለ ነው የሚለው ሽቅ ማለት ጎን ማለት ነው የሰው ልጅ በቀይ በግራ ያው ሁለት ጣሉ አይደል መኪናም ከሆነ ፈረስም ከሆነች ያው ሁለት ሽንጣላት ይለ ሽቅላ አክርማ በዚህኛው አቅጣጫ እንደ ማለት ነው አድረከት ማለት ለሂቀት ማለት ነው ደረሰችበት ማለት ነው ሸይኸን ከቢረን ማለት ሐለ ከውኒ ሸይኸን ከቢረን ሽማግሌ ሆኖ በሽምግልና ውስጥ በገባበት ሰዓት لا يثبت على الراحله ያው ራሱን ችሎ መቆም አይችልም ሰው ካልደገፈ ወይም አብሮ ካልጋለበ እንደማለት ነው ከዛ ሁሉ እኔ ባረግለት እሱን ጓዝሽ ከመሄድ እኔ ራሴ ሂጅ ሐጅ ባረግለት ይቻላል አይሲሁ ሚኒ አን አኩነ ናኢበተን ፈአሁጅ ማለት ነው ቃላቱ ስለከች ሐጅ ባረግለት ሐጁ ሐጅ ይሆናል ስትላቸው ነዓም በማለት መለሱላት የነገር ይቻላል እንዴ ስለአንድ ሰው አዎ ካለ ሰውየው ይቻላል ማለት ትርጉሙ حجه الوداع التي ودع النبي صلى الله عليه وسلم الناس ከእንግዲህ ላታገኙ ትችላላችሁ ብለው ነብዩ አለይሂ ሰላቱ ወሰለም ህዝቡን የተሰናበቱበት ሐጅ ስለሆነ ሐጅ ወዳ ይባላል ያው خطبنا رسول خطبه አይኖችን ያነባንበት ልቦቻችን የተርበተበቱበት የደረገጡበት ኃይለኛ ምክር ነው በኹጥባ የፈጠሙት አውስና ያ ረሱላህ ደግሞ ደጋግሞ ንገሩን እስከሚሉ ድረሳ ማለት ነው ካንሃ موعده مودع ይያሉ እንግዲህ ሰብሏል አላየሃል ሐጅ ተወዳ የተባለበት የመሰናበቻ ከዛ በኋላ ወደዛ አልመጡም ሐጅ የሚደረገው ዙልሂጃ ነው አይደለ አስረኛው አመት ዙልሂጃን ጨርሰው የሞቱ በማኖር ነው ነብያችን የሞቱበት ወራት ረቢዕ አልአወል የተወለዱበት ረቢያ አልአወል ነው የተወለዱትም የሞቱም በዚህ ነው በረቢው አወል ነው አላየሃል ሐጅን ጨርሰው ከሐጅ በኋላ ምን ያህል ወር ተቀመጡ ማለት ነው አስረኛው አመት ሂጅራ ላይ ጨርሰው ወደ 11 ገቡ ማለት ነው ወደ 11 የገቡ ሙሐረም ሶፈር ረቢዑል አወል ሶስት ወር ሶስተኛው ወር ትንሽ ነው ያገኙበት እንጂ ያው ሞቱ በዘጠኝ ሞቱ በ12 ሞቱ ያው ኺላፉ እንዳለ ሆኖ 12 ሞቱ ይባላል አላየሃል ከዛ በኋላ ምንም አልቆዩም ለማለት ነው ወደ መካ ከመካ ተመልሰው መዲና ሄደው እኒህ ወራቶች ብቻ ቆይተው ነው የሞቱት ነሃይ ሀይቀም ነበር ነው ከዚህ ሐዲስ የምንረዳው ምንድነው አንድ ወንድ ዘመዱ ዝምድናው ጋብቻን የሚከለክል የሆነ ዘመዱ ካልሆነች አጅነብይ ሴት ማየት አይፈቀድም ነው ሌላው ለፊትና የሚዳረግን ነገር ማራቁ ደግሞ ይመረጣል ማየቱ አሁን حرام لذاته አይደለም حرام لغيره ሌላ እንዳይከተል ነው ሌላ ነገር እንዳይከተል ነው ማየት የተከለከለው አጅነብይ ነገር ማየት የተከለከለው ስለዚህ ወደ ፍትና የሚያደርስ ነገር መራቅ ነው አላህ Subhanahu Ta'ala ዝሙትን አትፈጽሙ ሳይሆን ራቁት ነው ያለው መራቅ እንዳለብን ነው ምን ነው የምንርቀው መተያየትን መተሻሸትን መደባበስን ማለት ነው ይሄን ይሄን ስንርቅ ነው እንደገና ኸልዋ አንድ ክፍል ላይ ሁለት አጅነብዮች መገናኘት ይሄን ይሄን ስንርቅ መራቅ ይቻላል ነው ይሄ አሁን ኢብኑ አባስ የፋድል ኢብኑ አባስ እንደ ፍትና እንዳይወርቅ ፍትና ዞሩት ማለት ነው ሌላው የማይለቅ በሽታ እንበል ያልጋ ቁራኛ የሚያደርግ በሽታ አለ ወይም ደግሞ አቅሙ ያው አርጅቶ አለቀለ ከዚህ በኋላ ኃይል አግንቶ ከሌ ይሄዳል የማይባል ሰው አለሽ ማግለ ለዛ አይነቱ ሰው ጤናማው ሰው ሀጅ ሊያደርግለት ይችላል ነው ሀብታም ከሆነ ሰው ያታመመው ወንድም ይሁን ሴትም ይሁን የታመመው የሚያደርግለትም ወንድም ይሁን ሴትም ይሁን ችግር የለውም ለወንዱ ሴት ለሴት ወንድ ማድረግ ይቻላል ብቻ ያው ሀጅ አደረጉ አለባበሱ ምናምን ነገር የወንዱ እንደ ወንድ የሚለበሰው የሴቱ እንደ ሴት የሚለበሰው ግፋቸው ሀጅ የሚሰራው ሰው የምናየው እኛ ለወንዱ ሴቷ ከሆነ የምትሰራው ሴቷ እንደ ሴት ሆና ነው የምትለብሰው እንጂ እንደ ወንድ ሆና መልበስ የለባትም አይጠበቅባትም አንዷ ህንዳዊ ቀኝ ጆሮዋ ታሃጀር ጋር ተባባለፈው እንደዛ እንዳይሆን ብዬ ነው እሺ ሌላው ما دامت النيابه جائزه في فرض الحج حج فرض ላይ ለአንዱ አንዱ መተካት ከተፈቀደ ትርፍስ ሐጅ ሐጅ ባግ ይቻላል ወይ ለሚለው ሚንባቢን አውላ ነው ብለዋል ፈርዱ ነበር የሚያጠራጥረው እንጂ መተካቱ እሱና ላይ መተካት ማንግራ ያጠራጥር እንደውም ይቻላል ነው طيب ሌላው في الحديث دليل ችግር ችግሮች ናቸው ለአውሮፓውያን ተስማማቸዋለች في الحديث دليل على وجوب كشف محرمه وجهها حين الاحرام ولكنه مقيد بعدم رؤيه الاجانب لها كما في حديث عائشه الاتي ጥሩ አንዳንዶቹ ኒቃብ አይወጅብም የሚሉ አሉ አይደለ መቼም አሁን ዘመን ላይ አይወጅም ካለ ኢኽዋኑ የሚባለው አላያል ዑለማዎች اختلفوا فيه ተጨቃጭቀውበታል ተጨቃጭቀውበት ነገር ማንሳታችን የማይቀር ጉዳይ ነው የቱን ይደግፋል ማን ይደግፋል የራሱ ጉዳይ ነው እቺ ሴትዮ አሁን ዞሩት ፊቷን ተሸፍና ቢሆን ፊቱን ማዞር አያስፈልግም ነበር ስላልተሸፈነች ነው ስለዚህ መሸፈን አይወጅም ማለት ነው አሉ አንዳንዶቹ ሌሎቹ ደግሞ ሐጅ ላይ ስለሆነ እኮ ነው ሐጅ ላይ እኮ ማንም ሴት ፊትን አይሸፍንም አሉ አው ግን ሐጅ ላይም ቢሆን ወንድ ከመጣባቸው ፊት ለፊት መሸፈን አለባቸው አይሻ ወደፊት መጣ ሐዲስ እያለን ነው ወንዶች ሲመጡብን ብቻ ሻርባችን ወደታች ደቅቅ በማድረግ እንሸፍነው ነው በፊታችንን ትላለች ወንድ ከሌለ ግን እንገለጣለን ሐጅ ላይ ማለት ነው ሐጅ ላይ ሴቶች መገለጥ ነው ያለባቸው ንቃብ መልበስ የለባቸው ወንድ ከመጣ ግን ሻርቡን እንደ ንቃብ ጣል በማድረግ ፊታቸው መጋረድ ይኖርባቸዋል ስለዚህ ሐጅ ላይ ነው አንደኛ ሁለተኛ ፊትን አዙረውታል ሂጃብ ሲባል ወይም ደግሞ ኒቃብ ሲባል ልብሱ ብቻ አይደለም ወቀረ في بيوتكن ነው መጀመሪያው በቤት ውስጥ መሆናቸው ንቃብ ነው ራሱ አደባባይ አለመውጣታቸው ከወጡ ደግሞ መልበስ እንዳለባቸው ነው የሚያሳየው አላየሃል ሐጅ ተወደ አላይኖች ከሰተ ተከሰተችው በሚለው ሄደው ነው እና አልተሻረችም ደግሞ የሚሽራት ነገር ማየት ይፈቀድ ያለ ነገር የመጣ ነገር የለም ነው ሌላው ለወላጆቻችን ጥሩ መስራት እንዳለብን ከዚህ ሐዲስ መማር እንችላለን ይሄው አባቴን ሐጅ ደርሶበት ነበር ግን በአጓጉል ሰዓት ላይ በደከመበት ሰዓት ነው እያለች መጨነቋና መጠየቋ የአባቷ ጉዳይ አሳስቧት ነው አላህ Subhanahu Wa Ta'ala وقضى ربك الا تعبدوا الا اياه وبالوالدين احسانا ከሱ ሐቅ ጋር ነው አላህ ራሱ ቁርአን ያመጣው የወላጆችን ጉዳይ እዳቸውን በመክፈል ሐጅ ካለባቸው ይሄ እዳ ስለሆነ ሐጅን በመፈጸም ሌሎችን ነገሮች በመንከባከብ ለወላጆቻችን ጥሩ መሆን እንዳለብን ነው ሌላው አንድን እንሰሳ ሁለት ሆኖ መጋለብ እንደሚቻልም ያሳያል ባይሆን እንሰሳው የሚችል ከሆነ ነው እንሰሳ ነው መቼም አይሰማም አህያ ነው ብሎ መበደል አይቻልም አቅሙን በሚችለው መጠን ሁሉ ችግር የለውም ነው ሌላው የሴትን ድምጽ መስማት ክልክል ነው አይደለም አንዳንድ ግሩቦች ላይ አንዳንድ ሴቶች ሲናገሩ አንዳንዶቹ ይላሉ ወንዶች حرام حرام ይላል አይደል ስለዚህ አሁን እቺ ሴት ስትጠይቅ ፋድልም እየሰማ ነው አብዱላህ ኢብኑ አባስም ሐዲስን እያወራልን ያለው አሁን ሳይሰማ አይደል የሚያወራልን እንደዚህ መጣ እንደዚህ አለች እንደዚህ አለች እያለ እየሰማ ነው ቁጭ ቁጭ ብሎ ስለዚህ የሴትን ድምጽ መስማት حرام አይደለም ቁርአን ሁሉ የመጣበት አላሁ ቀውለ ለተጃዲሉከ في زوجها እያመላለሳቸው ቃል እያመላለሰቻቸው ባለው ጉዳይ ላይ የመጣው እና ድምጽ መስማቱ ችግር የለውም ባይሆን መስማት የማይፈቀድለት ወንድ አለ መስማት የማይፈቀድላት ሴት ኖራለች መቼ ወደ ፊትና ውስጥ የሚገቡ ከሆነ ከወንዱ ከሴቱ መቆጠብ አለባቸው ነው ምንድነው ቀጥሉ وعنه أن امرأة من جهينة جاءت إلى النبي صلى الله عليه وسلم فقالت إن أمي نذرت أن تحج أن تحج ولم تحج حتى ماتت أفأحج عنها قال حج عنا وأرأيت لو كان على أمك دينا أكنت قضيته أفيض, أفيض, أفيض الله فلا فالله حق بالوفاء رواه البخاري طيب وعن ابن عباس رضي الله عنهما أن امرأة من جهينة جاءت إلى النبي صلى الله عليه وسلم فقالت إن أمي نذرت أن تحج نذرت أن تحج ولم تحج حتى ماتت أفأحج عنها أفأحج عنها قال نعم حجي عنها أرأيت لو كان على امك رايت لن رايتي يكون طرنو ارايتي لو كان على امك دين اكنت قاضيته اكنت قاضيته اقض الله فالله احق بالوفاء رواه البخاري ابن عباس ናቸው አነ ምራአተን የሆነች ሴት ነው የሚሉት ስሟ ተጠቀሰም ግን አካባቢዋ ኦሮሞና ታማራ ተጠቅሷል ሚን ጁሃይነተ ከጁሃይና አካባቢ የመጣች ማለት ነው ጁሃይና ابن زيد ابن ليث ابن سود ابن اسلم ابن الحاف ابن قضاعه قبيله قضاعيه وقحطانيه وقحطانيه ናቸው ቀህጧን ስል ዘር ነው ከዛ ውስጥ የሆነች ነች جاءت الى النبي صلى الله عليه وسلم ወደ ነብያችን መጣችና فقالت አለች ወይም ተናገረች ምን ብላ ان امي የኔ ወላጀናት አለች ነዘረት ስለተስላለች ምን ልታደርግ አንተ ሁጀ ሐጅ ልስራ ተስላለች ሐጅ መስላለ ቢህን ሰው ካዳነልኝ እንዲያለገ ያለ ነገር ከሆነልኝ ወይም ደግሞ ነድሩን አለያና ሁጀ አሰንተ المقبله የሚቀጥለውን አመት ሐጅ ለመስራት በራስ ላይ ግዴታ አድርጊያለሁ ልትልም ትችላለች ግን ያን ትበል እንጂ ወለም ተሁጀ ሐታ ማተት እስከምትሞት ድረስ ያ የተሳለችውን ስለት አልተወጣችሁም አይ ነገ መስዋዕት ምናለ የሚባል ነገር አለ አንድ አንድ ሰው ዝም ብሎ ይሳላል የማይሰራውን ነገር ኋላ ያዝኝ ልቀቁኝ ይላል ይቺም ሴትዮ ተስላለች እስከምትሞት ድረስ ግን ሐጅን አልሰራችውም ይሄ ነገር በጣም አሳሰበኝ የእናቴ ጉዳይ አፋ አሁጁ عنها እንደውኒ ሐጅ ባረግላት ያ ነዝሩ ስለቱ ሊወርድላት ይችላልን አለቻቸው قال نعم አዎ አሏት አዎ አሉና ሁጂ عنها ስለሷ ተተክተሽ አንቺ ሐጅ ስሪላት አሉ ከዛ ውስጧ አይረካ ይመስል ሰትየዋ ይበለጥ እንዲገባት ምን አደረጓት አይት ያለው አየሽ አይደል ወይም ንገርኝ ለው ካን አላ ኡምኪ ደይኑን አሏት እናትሽ ላይ የሰው ብር ቢኖርባት የሰው ዳ ቢኖርባት የሰው ብር ሳትከፍል ብትሞት አኩዲየተሁ ትከፍልላት የለ እንዴ ስለዚህ ሐጅም እኮ ዋጅብ አድርገዋል በራሷ ላይ ይሄ ሐጅ የሰው ዳ ነው ማለት ያላህ ዳ ነው የሰው ከሆነ ለአንዱ አንዱ መክፈል የሚችል ከሆነ የአንዱን ሀጅ አንዱ መስራትስ ምን ይከለክለዋል ቂያስ ይበቃል የሚሉ ዑለማዎች መረጃቸው አንዱ ሀዲስ ይሄ ነው የሰውዳ መከፈል ካለበት ያላህ ምዳ መከፈል አለበት ቀየሱ ማለት ነው ያው ነብያችን መናገራቸው ነስ ነው ለኛ ግን አንዱን ባንዱን እናመሳሰል እየነገሩን ነው ከዛ ምን አሉ ኡቅዱላህ የአላህ ነዳም ከፈሉ አሉ ኡቅዱላህ ማለት የአላህ ነዳ ከፈሉ እዳ ነው እሱም ቢሆን ፈላሁ አሐቁ بالوفا እንደውም የሰውን ሐቅ መመለስ ግዴታ ነው ከፈሉ ይያል አላህማ ይበልጥ ይገባዋል ሊከፈለው አሉ ፈላሁ አላህ አሐቁ ይበልጥ ይገባዋል ወፋይ አደርግልሃለሁ የተባለውን ነገር ሊደረግለት የግድ ነው አንድን ልጃችሁን እንዲህ ያህል መጫወቻ ገዛልሃለሁ እንዲህ ያህል ነገር ሰጣለሁ ካላችሁ ስጡ አለዛ ተቀባጥሩ መጀመሪያ ካላችሁ ደግሞ ቃሉን ተግብሩ ነው ውሸት እንዳታስተምሩት ቃላችሁን አክብሩ ነው ان العهد كان مسؤولا من القران ስለዚህ ለአላህም ሐጅ ሰራለሁ ካለች ወይም ካለ መፈጸም አለበት ከሰው ይበልጥ እንደውም አላህ የአላህ ጉዳይ ነው መሞላት ያለበት خالق السماوات والارض ማለት ነው حق بالوفاء اولى باعطاء حقه وافيا من غيره ለሌላው ሐቁ ሞልቶ ከመስጠት ይበልጥ የአላህም ሞልቶ መስጠት የግድ ይሆናል የበለጠ ስልጣን ስላለው ማለት ነው አላየሃል ሐዲሱ ብዙ አህካሞችን ማውጣት የምንችልበት ሐዲስ ነው ስለትም ከሆነ ለሰው ሐጅ ማድረግ ይቻላል ፈርድ ሐጅም ከሆነ ለሰው ሐጅ ማድረግ ይቻላል ነው የምንለው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمة الله وبركاته